السلام عليكم ورحمة الله وبركاته يا جماعة الخير يا جماعة الفلتوك دفناتشو سلامناتشو يسمال الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أيها الإخوة والأخوات فنتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح في باب الطلاق رقم الحديث 939 إن شاء الله ስለፍች የሚገልጸው ምዕራፍ ላይ እንገኛለን 939ኛው ሐዲስ ላይ من كتاب بلوغ المرام من ادله الاحكام لابن حجر العسقلاني رحمه الله من يقرأ المثنى فليتفضل مشكورا او مشكورا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعن عائشة رضي الله تعالى عنها أن ابنة الحاوم لما أدخلت على رسول الله صلى الله عليه وسلم ونادى منها قالت أعوذ بالله منك فقال لقد عدت بعظيم بعظيم الحق بأهلك رواه البخاري طيب أه 938ኛው ሐዲስ ሐዲሱ አይሻ ላይ ነው የምንነሳው وعن عائشه رضي الله عنها ان ابنه الجون ان ابنه الجون لما أدخلت على رسول الله صلى الله عليه وسلم ودنا منها قالت أعوذ بالله منك فقال صلى الله عليه وسلم لقد عذت بعظيم الحقي بأهلك الحقي بأهلك رواه البخاري አይሻ ስራቸውን አላህ እና እንደገለጹት እንደዘገቡት አነብነ ፈልጀውኒ አነብነተ አልጀውን እሺ የአልጀውን ልጅ ሴት ልጅ ማለት ነው እብነት ማለት ሴት ልጅ ነው እብን ከሆነ ወንድ ልጅ ነው አነብነተ አልጀውኒ የአልጀውን ሴት ልጅ لما ادخلت ባስገባት ጊዜ ወይም በተገባች ጊዜ على رسول الله صلى الله عليه وسلم በነብያችን ላይ ባስገባት ጊዜ ወይም ወደ እሳቸው ጠጋ በተደረገ ጊዜ ማን ወደ ክፍላቸው ያው ወደ አልጋ ክፍል ማለት ነው ከዛም ወደና ሚንሃ ወደ እርሷ ቀረብ ሲሉ ቀድማ የተመከረችው ምክር አለ ይባላል የጥላትን የጥላትን ምክር እንዳትቀበሉ ምክር መቀበል ከወዳጅና ከጥሩ ሰው ነው የጥላትን ምክር ከሰማችሁ ጉርጓር ነው የሚከታችሁ ወደና ሚንሃ ከሷ እንደቀረቡ قالت اعوذ بالله منك ለርሰው ተዘገጃጅቼ አሸብርቄ ብቅ አልኩ ማለት ሲገባት اعوذ بالله منك አለቻቸው አዑዙ ቢላህ በአላህ ተጠበቃለሁ ሚንከ ካንተ እንዳትቀርበኝ ነገር ማለት ነው فقال ነብዩ ሰለላሁ ዐለይሂ ወሰለም መልሰጧት لقد عذتي بعظيم በጣም በታላቅ አካል ነው የተጠበቅሽው ለመጠበቅ የሞከርሽው ጠብቀኛልሽው አካል አላህ ነው ትልቅ عظيم ان الله عظيم ስለዚህ ይሄን ተዳፍሬ ወዳንቻል መጣም አልመጣም በእንግሊዝ ኢልሃቂ ቢአህሊኪ ወደ ቤተሰቦችሽ ተጓዥ ማለት ነው ድረሽባቸው ወይም ሂጂ ቀጥ ማለት ነው ምን ይያሏት ነው አይተሽ ተመለሽ ነው ምንድነው ፍች ነሽ ፈታውሽ እጂ ማለት ነው እኔና አንቺ ያው ለተዳር አንኳኋንም ምክንያቱም ለቀዲ ዑዝቲ ተጠብቀሻልና ቢዓዚምን ቢዓዚምን ቢረብን ዓዚም በታላቁ ጌታ አላህ ተጠብቀሻልና አከብራለሁ ይሄን ሲአዳሽን አከብራለሁኝ ስለሆነ ሚልሐቂ ቢአህሊኪ ወደ ቤተሰቦችሽ ሞከሪ ሲሂጂ አልዋስ ነው የሚለው ሐዲሱ ቡኻሪ ነው ያው ሰሂህነቱን ማጠይቅም ከሐዲሱ ምን እንማራለን ምን እንረዳለን ነው ማለብን ስሟ ማን ነው ሰትየዋ አነ ጀውኒ ነው እዚህ ያለው ሌላ ቦታ ላይ አነ አምረተ የሚል ሐዲስ አለ ቢንተል ጀውን አምራህ ነው ስሟ ለወንድ አምር ሲሆን ለሴት አምራህ ይባላል ይችታ ከናንተ ጋር ነው ተደሙ ጊዜ ቢከስርታ ሚል አልጀዚራ የሚያቀርበው ፕሮግራም አለ ሴቶች ቢከስርታ ለወንድ ከሆነ ቢፈትህ ነው አንተ ሲሆን ለወንዱ ለሴቷ አንቲ ነው ብዙ ጊዜ ታ ለወንድና ለሴት መለያ ነች አረበኛ ላይ طيب عمرة بنت الجون تبارالي لما قرب منها النبي صلى الله عليه وسلم قالت اجتهادا منها ነው ይላሉ አንዳንዶቹ የራሷ የሆነ ሲሃር ነው ጥናት ነው በራሷ አካሄድ ይሄ ነገር ጥሩ ነው መስዋዕት ነው ማለት ነው የራሷ ጥናት ነው ማለት በራሷ ሐሳብ በማንም ሳትነዳ እንደ ማለት ነው አዑዙ ቢላሂ منك አለች وقال قال صلى الله عليه وسلم من ሳቸው ደግሞ ነብያችን ያስተማሩት ምርት እንኳን ሳቸው ይሄን ድንበር አልፎ ሊመጡ ሌላውን ሰው ሌላውን ሰው አስተምረዋል من استعاذكم بالله በአላህ የተጠበቀባችሁን ሰው በአላህ ሆነ እንዲያስመታኝ ያለህን ሰው ፈአዒዙሁ ጠብቁት እንዳይመታ አድርጉት በአላህ ሆነ ብትስገበው ማለት ነው እና ሰም አዑዙ ቢላሂ ሚንከ ስትላቸው فاعاذها صلى الله عليه وسلم ነው እንደ እሺ ብለው ያልሽውን ነገር አከብራለሁ አሉ لقد عذت بعظيم الحاق باهلك ففيه دليل على ان لفظ الحاق باهلك የሚለው ቃላት ሂጂ ወደ ቤተሰብሽ በቃ አፈልግሽም ካለ ሰውየው ጦላቅ ይባላል ፈታሁሽ ባይልም ፍችነሽ ተፈተሻ በዝንቀ ፍችሽ ወርቃል ምናምን የሚል ቃላት ባይናገርም الحق باهلك ካለ ፍች ይሆናል ለሚሉ ሰዎች ይሄ ሐዲስ ማስረጃቸው ነው ፍች እንግዲህ ግልጽና አሻሚ ይባላል ግልጽ የሆነው ብዙ ቃላት ነው አሻሚ የሆነው ብዙ ቃላት ነው እንደገና አሻሚ የሚባለው ደግሞ አሁንም ለሁለት ይከፈላል ግልጻዊና ስውር ተብሎ ይገለጻል ሁሉንም እናያለን ኢንሻአላህ ኢልሃቂ ቢአህሊኪ የሚለው ጦላቅ ነው በቃላት በፈታሽ ባይልም ይሄን ከተናገረ እንደፍች ይቆጠራል ነው ኢልሃቂ ቢአህሊኪ የሚለው ደግሞ በላባባል ኪናያ ነው من كنايات الطلاق الخفيه ስውራዊ ከሆነው የፍች አሻሚ ቃል ነው ኪናያ لابد من نيه في الطلاق በአሽሙር ወይም በአሻሚ ቃል የተናገረ ሰው በመናገሩ ብቻ ፍቹ አይወርቅም ቃልቡ ፍችን አስቦ መሆን አለበት ነው የሚለው አልሙቃሪና ለተለፉዝ ሙጠልቂ ሂጂ ወደ ቤተሰቦች ሲል ፍችን አስቦ መሆን አለበት ማለት ነው ለፍች ከወሰድ ነው አው አንተ ኩነ في حال غضب ወይም በቁጣ ሰዓት ተጣልተው አልፈልግም አልፈልግሽም የተባባሉ አሻሚ ቃል ተናገረ ሂጂ ወደ ቤተሰቦች እንደማ አንቺ ጋር ተጣልተው አልፈልግም ማለት ወይ ሲጨቃጨቁ ወይም ፈታኝ ፈታኝ ካልፈታኝ ዛሬ አይመሽም አይነጋ ምትል ሴት አለች አይደል ያን ጊዜ الحق بأهلك ያላት ባክሽ ጅልኝ በቃ አይፈልግሽም ይሄ ይሄ ግልጽ ነው ለዛ ለተናገረች ንግግር መስለሆነ እንደፍች ይወሰዳል ነው ወብዱ ንያኳ ቢሆን እንትን ማለት ነው ንያ ካለ ፍች ይወርቃል ነው ያለ ንያ ከሆነ ወይም ደግሞ እንዳሆኑ ክርክርና ጅግጅጋ ሆኖ ቀራኢን ይባላል ይሄ ደግሞ አመላካች ፍች ለመሆኑ የሚያመላክቱ ነገሮች ማለት ነው እነዚህ ከላሉ ፍቹ አይወርቅም ነው አንድ ንያ መኖር አለበት አሻሚ ፍች ላይ ወይ ደግሞ ለተጠየቀው ጥያቄ መልስ አጎ መናገር አለበት ሰውየው ፍታይ ስትለው እንደው ማልፈልግሽ እጂ ካለ ያው ፍችን ያሳያል ነው በግልጽ እሺ አጥላቁ ለሁ ሶሪሁን ወኪናያ ፍች የሚባለው ነገር ግልጽ ይሆናል ፈታሁሽ የሚለው ፍችነሽ የሚለው ቃል ወኪናያቱን አሻሚ አለ እኔናቺ በስደራ አንቀጥልም ሄጂ አልፈልግሽም ውጪ ከቤቴ የሚለው ያው ግልጽ አያጠያይቅም ግልጽ ነው ፍችነሽ ፈታውሽ ተፈታሽ ምናምን የሚለው ቃል ነው እዚህ ግልጽ ሆኖ ላይ ከእውነቱ ከምሩም ሆነ በቀልድም ይሁን ቢነያም ፍችን ባይነያም ይወርቃል አሻሚ ወይም ኪናያ አሽሙር እንለዋለን ኪናያ በአረበኛው ነው አሽሙር በአማርኛችን ወይም አሻሚ ነገር ማለት ነው ግልጽነትን ፍችን ማያሳይ በግልጽ ግን ለፍች የሚጠቀሙት ማለት ነው ስለዚህ ቅስማኒ ነው ዛሂረቱ ወኸፊየቱ ዛሂር የሚለው አንቲ ኸልየት አንቺ ልቅ ነሽ ለቅቄሻለሁ ወበሪየቱን ወበሪአቱን የጠራሽ ነሽ خلاص በሪአቱ ሚኒ እንደማለት ነው ወባይኑን የመጨረሻ የመጨረሻ ነሻለ የመጨረሻ ማያዳግም ረጃቱ የሌለው ነገር ማለት ነው ወበተቱን በታነሽ ማለት ደግመን መገናኘት የማንችልበት መለያየት ምን ላይ አንዳንዶቹ ደግሞ ገና ሳይፈቱ የፈለግሽን አግቢ በኋላ ይላሉ እንዴት ነው ሰው ምስማም ታገባ የፈለግሽን አግቢ ማለት ያው እዳሽን ቁጠሪና ካሁን በኋላ ፍቺ ነሽ ወጥቼሻለሁ አግቢ እንደ ማለት ነው ስለዚህ ከዛ ቀን ጀምሮ እዳት ቁጥራለይ ፍቺ ነው ይቶ ከሆነ ይሄ ግልጽ የሆነ ነው ኸፊያ የሚለው ደግሞ ውጪ ከቤቴ ሂጂ ወደ ቤተሰቦችሽ እዳሽን ቁጠሪ ማህፀንሽን አጽጂ አንቺ ኮሚስቴ አይደለሽም ከለይ ትክክል አትጨሻለሁ ሂጂ ወደ ቤተሰቦችሽ የሚለው ቃላት ስውራዊ ፍቺ ይባላል ነው የሚለው ግልጻዊና ስውራዊ ወይም ደግሞ አሽሙራዊ ማለት ያው ቃላቱ ግልጽ የምንለው ሲቀመጥ ለመለያየት የመጨረሻ ሶስቱን ለመፍታት የሚጠቀሙት አሽሙር ማለት ነው ሶስቱም የመጨረሻ ለያ የመገናኘት እድል የሌለው አሽሙር ደግሞ ይባላል አንድ ነኝ የነያውት ቢል እንኳን ለሶስት ምን ተረጉምበት ማለት ነው خفي ስውራዊ ማለት ደግሞ ለአንድ ፍች የሚጠቀሙት ነው አሽሙር የሆነው ከአንድ በላይ መፍታትን ያላሰበበት ነገር እና ያ የነያው ነገር ከአንድ በታች የማን ነው አንድ ብቻ ከሶስት በታች የሆነ አንድ ፍች አስቦ የሚናገረው ቃል ነው ያው ንያው ይሆናል ይላሉ ይሄ አንድ አንዳንድ መዛወስ ናቸው በዚህ የሚከፋፈሉት አበዛ አንዳንዶች መዛቦች ደግሞ ምንድነው እንደው ግልጽ የሆነ የማያሻማ ፍችና የሚያሻማ ብለው ለሁለት ብቻ የሚከፍሉት ግልጽ ማለት ወፈታዎች ምናምን የሚለው ነው አሽሙር ማለት ውጪ ሄጂ አልፈልግሽም ሚስታደለሽም የሚሉት ፍቃራቶች አሽሙር ይባላሉ እሺ ግልጽ ሆነው ላይ ቀልዱንም ሆነ ምሩንም ሆነ ይወርቃል ብለናል ያው የተናገረው ነገር ይወርቃል አንድም ካላንዱ ሁለቱም ካልሆነ ሶስቱም ካልሶስቱ ይወርቃል ነው አሻሚ ወይም ስውር ሆነው ላይሳ ንያ ካለው የመፍታት ሐሳብ ካለው ይወርቃል አይ ቀልደን ነው ላሰራራ ነው መፍታት ፈልጌ አይደለም ካለ ያለውን እንቀበላለን ነው ቀጥሉ وعن جابر رضي الله رضي الله تعالى عنه قال قال رسول قال قال رسول الله صلى الله عليه وسلم لا طلاق إلا بعد نكاح ولا إتق إلا بعد ملك رواه أبو يل يعلى وصححه الحاكم وهو معقول وهو معلوم أو أخرجه ابن ماجه عن المو عن المسور بن مخر مخزمة مخرمة مثل وإسناده حسن لكنه معلول أيضا طيب وعن جابر رضي الله تعالى عنه أنه قال قال رسول الله صلى الله عليه وسلم لا طلاق إلا بعد نكاح ولا عتق إلا بعد ملك رواه أبو يعلى وصححه الحاكم وهو معلول وأخرج ابن ماجة عن المسور بن مخرمة مثله وإسناده حسن لكنه معلول أيضا جابر بن حارث የሚያወራልን ምን አለ قال رسول الله አለ የአላህ መልእክተኛ የሚቀጥለውን ተናግረዋል አለ ምን አሉ ላ ጦላቀ በደም ተከታተሉኝ ላ ጦላቀ ፍቸለም ኢላ بعد ኒካህ ኒካህ ከታሰረ በኋላ እንጂ ኒካህ ማንፈች መፍታት የለም ኒካህ ካሰረ በኋላ እንጂ ወላ አይትከ ባሪያን ከባርነት ነፃ አውጥቻለሁ የሚባል ነገር የለም ኢላ بعد ሚልክም ንብረቱ ካገው በኋላ እንጂ ምን ማለት ነው رواه ابو يعلى وصححه الحاكم ابو يعلى የተባለ የሐዲስ ባለሙያ ዘግቦታል ሐኪም ጥሩ ብለውታል አልሐኪም የሚባሉ ሰው ናቸው በሽተኛ ካም እንዳይመስላችሁ وهو معلول ግን ሐዲሱ በሽታ አለበት ነው የሚለው ዘጋቢዎች ላይ የሆነ ችግር አለበት በሽተኛ የሚያደርገው ነገር አለ ማለት ነው معلول ማለት የሆነ ዘገባው ተቀባይነት የሌለው እንትን ከሆነ معلول ይባላል واخرج ابن ماجه ابن ماجه የተባሉት የሐዲስ ባለሙያ ዘግበዋል عن المسور مسور ከሚባለው ሰው ابن مخرمه የመخرማ ልጅ ከሆነው ምስወር مثله مثل هذا الحديث المتقدم لا طلاق الا بعد نكاح ولا يثق الا بعد ملك የሚለውን ሐዲስ የመሰለ ዘግቧል واسناده حسن سنده ጥሩ ነው ተብሏል لكنه معلول ايضا ይሄም ቢሆን ጥሩ አይደለም ሰነዱ ችግር አለበት በሽታ አለበት ይያሉ ነው ابن حجر ولكن ሌሎች ዑለማዎች ያው አቡ ያላ ዘግቦታል ሐኪም ሰበቦታል እንዳለ ሁሉ ሌሎችም እንደዚሁ በሽተኛ ያሉትም ሰዎች አሉ ሐሰን ያሉትም ሰዎች አሉ ደረጃው ሐዲስ መጨረሻ ሐሰን ነው የሚሉት بلولم بما قاله الدارقطني الصحيح انه مرسل ليس في جابر قال يحيى بن معين لا يصح عن النبي لا طلاق قبل النكاح من لا يصح يعني ምንም صحيح ነገር የለም እያለ ነው طيب ليس على رجل طلاق فيما لا يملك የሚል ነው ትንሽ የተሻለ ነገር ያለው ይላሉ ليس على رجل በወንድ ላይ የለበትም ጦላቁ የመፋፈች ሐላፊነት የለበትም فيما لا يملك ንብረቱ ባልሆነ ነገር በቁጥጥሩ ስር ላልሆነችው ሴት ማለት ነው ያው ገብታችኋል ከኒካ በፊት ፍች የለም ከኒካ በኋላ እንጂ ፍች የለም ማለት ሳያገባ ሚስቱን ፈታውሽ ይባላል እንዴ ሊያገባ ታስባትን ሴት ፈትቻለሁ ማለት ይችላል አይችልም መጀመሪያ እሱ ላይ መሽመድ መስታሰረችና መሽመጣችና ነው አንዳንዶቹ መርቀን ብለው እንደ ማገባ ሁሉ ሴት ፍች ናቸው ከዚህ በኋላ ይላል እማገባቸው ሁሉ ሴቶች ፍች ሆኑብኝ ግጥም ያረጋዋል እንዴ የሚባል ነገር የለም ነው አግብተህ ከሆነ መፍታት ይችላል ያላገባትን ሴት ገና ወደፊት አግብቼ እፈታለሁ ገና ወደፊት ማገባትን ሴት እፈታታለሁ ወይም ፍችናት አይባልም ባሪያም ገሰ ሆርባል እንጂ የሰው ባሪያ ገና ሳገዘው ሆር ብያለሁ ብለህ መናገር የለብህም ሰው ያልገዛው ነው ይሸጣል እንዴ በህልሙ ካልሆነ በቀር መፍታት የሚችለው ሚስ ካለው ነው ሁሩር ያለው የሚለውም በቁጥጥሩ ስር የሆነውን ባሪያ ነው ያማ ሆነ የሰው ባሪያ ሁር ያለ ሁሉ የሚረብሽ ነበር የሰው ሚስት እየፈታ አይሆንም አንዳንድ ጊዜ በአገራችን ባህል ኒካ ያስሩ ካይኔ ራቀ ከጆሮ የጠለቀ ያለሷ ፍቃድ ከሀገር ውስጥ ሊወጣ ከስድስት ወር በኋላ ኒካ በእጇ ነው ስትል ተናገር ይባላል መቼ ነው የምናገር ያለበት ኒካሁን ካሰሩ በኋላ ነው ከዛ በፊትም ሚስቱ አይደለችም ኒካን በእጁ አድርጌላታለሁ ለማለት ኒካህ ያለው መሆን አለበት ብዙ ጊዜታቸው ከሆነ ኒካህ ላይ አወከል ይባላል ሰውየው እከሌን አወክያለሁ ለኒካህም ለሁሉም ለንብረቷም እከናው ያለው ይላል መወከል ያለበት ካገባት በኋላ ነው ሳያገባት የወከለው ለኋላ ለው ፍቺ እንዲፈታም አይችልም ወኪል ፈታኝ ያሉ ሴቶች አሉ ብዙ ጊዜ መጀመሪያ ውክልናው ትክክል ነው ወይ አይደለም ሳያገባት ነው ውክልና የሰጠው ካገባት በኋላ መሆን ንካ ካሰረ በኋላ መሆን አለበት ውክልና የሚሰጠው በዚህ መሰረት ብዙ ሴቶች የማይሆን ውክልና የሚፈቱ ሴቶች ብዙ ናቸው መፍታት የማይችል ሰው ፈቷቸው ከዛ ማግብተው ከዛ በኋላ ጥያቄ የሚመጡት ብዙ ናቸው ስለዚህ ይህ ሀዲስ ضعيفም ቢለው እዚህ መስመሩ እንትን ላይ በሽተኛ ነው ቢለውም መጨረሻ ሐሰን ነው ብለውታል ሐዲሱን ተቀባይነት አለው እና ማናውም ይሰራል አግብተህ ነው መሳም የምችለው ገዝተህ ነው ባራ ሁርማት የምችለው ከዛ በፊት አይፈታም ነው የሚለው ግልጽ ነው አሁን ገብታችኋል ላጦላቀ ላባደ ኒካ ማለት ይሄ ነው ኒካውን ሰር መጀመሪያ ከዛ በኋላ ውክልና ስትለፍቻው ከፈለክ እኔ ከሌለው እኔ ከጠፋሁ ምን ካለ ነው ከዛ ያስቀምጥ ሁር ማለትም ራሱ የሚችለው ሰው ሞክሮ ሁር እንዲሉት ማድረግ የሚችለው ከገዛ በኋላ ነው እና አቡበክር ነብዩ ከገዙ በኋላ እንጂ ሳይገዛ ለሁር ያሏቸው طيب ቀጥሉ ተመሳሳይ ሐዲስ ነው عامر بن شعيب عن أبيه عن جده قال قال رسول الله صلى الله عليه وسلم لا لا نذر لابن آدم فيما لا يملك ولا إتق له فيما لا يملك ولا طلاق له فيما لا يملك أخرجه أبو داود والترمذي وصححه ونقل عن البخاري أنه أصح ما ورد فيه طيب وعن عمري كراوة قتلا كما كمتي عمر ينببم عمرو بن نبو وعن عمرو بن شعيب عن أبيه عن جده رضي الله عنهم قال قال رسول الله صلى الله عليه وسلم لا نذر لابن آدم فيما فيما لا يملك ولا عتق له فيما لا يملك ولا طلاق له فيما لا يملك أخرجه أبو داود والترمذي وصححه ونقل عن البخاري أنه أصح ما ورد فيه كعمر بن شعيب عن أبي كأباته عن جده كآيات بمتكس رضي الله عنه سراون الله يريدلتنا عنهم كهورت በላይ ከሆኑ عنهم ይባላል የሁሉም ስራ አላህ ይረዳቸውና قال አለ قال رسول الله يا الله መልእክተኛ ተናግረዋል ላ መሳል የለም ሊብኒ አደም ለአደም ልጅ ማለት ለወንድም ለሴቱም ለሁሉም ታስያለሁ የኔ እንደዛ አደርጋለሁ በደህና አውሮፓ ከገባሁኝ እ ይሄንን በዳርድ ያለው ካለ አርጅ ሰድቃለሁ ካለ እንዲህ እንዲህ ያለ ሰራለሁ ብሎ ከተሳለ መሳል ያለበት ንብረቱ በሆነ ነገር ነው ፊማ ላነግረ ስለት የለም ለብኒ አደም ለአደም ልጅ ፊማ ላይ ያምልኩ በማይመልከው ነገር ፊማ ላይ ያምልኩ ንብረቱ በማይሆን ነገር የሰውን በሬ ያርዳል የሰውን ግመል ያርዳል ቢል አይሆንም ነው ወላ አትቀለሁ ይሄን ባራ ሁር ቢያው ለማት አይችልም لا ላይ نبرته بالهون ባልሆነ ነገር ላይ طلاق له መፍታትም የለም فيما لا ያምልኩ نبرته بالهون ማለት ሚስቱ ባልሆነች ነገር ላይ ፈታሁ ማለትም አይችልም ብለው መናገራቸውን ተዘግቧል የሚለው አخرجه አቡ ዳውድ አቡ ዳውድ ዘግቦታል ሐዲስን አቡ ዳውድ ሱነን አቡ ዳውድ የሚለው ላይ ማለት ነው ወትርሚዚዩ ትርሚዝም ዘግበውታል ወሰሐሐሁ ሐዲሱን ጥሩ ሲሉም አስምረውበታል ማን ትርሚዚ ወነቀለ ተከታተሉኝ ወነቀለ ዘግቧል አውርቷል ማን ያወራው የግሱ ባለቤት ማን ነው የነቀለው ማን ነው እየተከታተላችሁ ከሆነ ወነቀለ ዘግቧል احلام احسنتي አን ቡኻሪ ከቡኻሪ ዘግቧል ምን ብሎ ትርሚዲ ነው ትርሚዲ ከቡኻሪ ያወራሉ انه ይህ ሐዲስ አصح ما ورد فيه በዚህ ዙሪያ ከተወሩ ሐዲሶች አصح በጣም ጥሩ የሚባል ነገር ቢኖር ይሄ ሐዲስ ነው ማለታቸውን ትርሚዚ ዘግበዋል ትርሚዚ አሁን ሶስት ነገር ተናገሩት አንድ ሐዲስ ዘግበውታል ሁለተኛ ሷሂህ ነው ብለውታል ሶስተኛ ቡኻሪ የሰጡትን አስተያየትን አብረው አውርተውልናል ማለት ነው አብዶሚሩ يرجع الى الى الاقرب ይላሉ በቃይዳ ኩልያ ነው ይሄ ዶሚር የሚመለሰው ወደ ቅርቡ ነው ዶሚር ማለት ተውላጠስም እሱ እሷ እነሱ ምን ነገር ዶሚር ይባላል ወይም ተውላጠስም እንለዋለን የሚመለሰው እዚሁ ቅርቡ ነው ለምሳሌ ሰዎችን ያወራንና እሱ እኮ እንደዚህ ነው ካል እሱ እኮ የምንለው ሰውዬ እዚሁ ቅርብ ነገር ያለ ነው ወይ ካፋችን ቅርብ የተጠቀሰ ነው ወይም በአካል ቁጭ ያለ ሰው መሆን አለበት እንጂ ያልተጠቀሰ ሰው ጋር እንወስደው ይሄ እኮ የሚለውን ነገር ደምር ማለት ነው አሁንም እዚህ ወሰሐሐ አخرج አቡ ዳውድ ወትርሚዚ አለ ትርሚዝም ዘግቦታል ነው እዚህ ጋር ወሰሐሐ ትርሚዚዩ ማታ አይጠበቅበትም እዚሁ ዶሚር ወሰሐሐሁ ጥሩም ብሎታል ካለ ወደ ትርሚዝ ነው የምንመለሰው ማለት ነው ወደ አቡ ዳውድ አንመልሰው ቅርብ ያለው ወሰሐው ከሚለው ቃል ጋር ቅርብ ያለው ትርሚዚ ነው አሁንም ወነቀለ ካለ ወደ አምር ዘን አንሄድም ወነቀለ ትርሚዚ ይዙ ነው አን البخاري انه اصح ما ورد فيه በዚህ ዙሪያ ከተዘገቡት ሁሉ በጣም ጥሩ የሚባል ዘገባ ካለ ይሄ ነው ማለታቸውን ቡኻሪ ትርሚዚ ዘግበውልናል ነው طيب ሐዲሱ ያው ሐሰን ነው እንደቀድሙ ነው ኢብኑ ሐጀር ያው ዘግበውታል አሰታ ሰጡበትም ይላል ትርሚዚ ግን ሰው ብለውታል ማለትን ዘግበዋል ኢብኑ ሐጀር አሁን ትርሚዚ هو احسن شيء ብሏል روي في هذا الباب በዚህ በምዕራፍ ላይ ከተወሩት ሁሉ ጥሩ ነው ቦታ ትርሚዚም كما سبقه امام البخاري امام البخاري ይሄን እንዳሰመሩበት ሁሉ ማንኛውም ሰው ሊሸጥ ሊለውጥ ሊቀይር ሊያበረክት የሚችለው ንብረቱ ሆነ ነገር ላይ ነው ንብረቱ አልሆነ ነገር ላይ በሰው ንብረት አዛዥ የለም በሰው ስልጣን መፍረድ የለም ወላ ተቢ ማለሰ እንደከብራ ቡዩ ላይ ተሰውሱ ከሆነ እጅ ውስጥ የሌለ ነገር አትሽጥ በቁጥጥር ያልሆነ ነገር አትሽጥ የሌለህን አትሽጥ ባየር ላይ የሚያርሽ ይችላል ብለህ አንተ አስተባል ከትል ታመጣው ልሰርቀው አይሆንም ፍቺም ከዚህ ውስጥ የሚጠቃለለው አንድ ባዳ ሰው ብድግ ብሎ የከረሚስ ፈትቻታለሁ የሚል የለም አንዳንድ አባቶች መርቀም ሲሉ ወይም ሲቆጡ ፈትቻታለሁ ይላሉ የልጃቸው ሚስት አይሆን انما الطلاق لمن اخذ بالساق ይባላል وفي روايه انما الطلاق لمن رفع الساق ይባላል እግር ያላነሳ መፍታት አይችልም ስልጣን የለውም ባል ያልሆነ ለማለት ነው የፈለገው እና ላ ጦላቀ فيما لا يملك ማለትም እሱ ነው ከዚሁ የሚካተተው የባሪያ ጉዳይ ነው ባሪያንም ንብረቱ ያልሆነን ባሪያ ሁር ብያለሁ አይባልም ነው እሺ አንድ ሰው اذا علق طلاق اجنبيه على نكاحه لها فقال ان نكحت فلانه فهي طالق አንድ ጥያቄ ልጠይቃችሁ እከሊትን ያገባኋት እንደሆነ እሷ ፍችናት አለ በማገባት ሰዓት ፍችናት አለ ገና አላገባትም እከሌን ያገባሁት እንደሆነ ፍች ናት ነው ያለው ይሄ ፍች ይሆናል አይሆንም ዑለማዎች የተለያየ አቋም ወስደዋል ይላል አንደኛው አይወርቅም ነው ኢማሙ ሻፊዒና ኢማሙ አህመድ ይሄ አይወርቅም ማስረጃ ይሄ ቁርአን ሐዲስ ነው ንብረቱ ያልሆነ ነገር ፈታሁ ማታ ሁርብያ ማለት አይቻልም ነው ሁለተኛው የዑለማዎች ሐሳብ ወይም አቋም ሲሐቱ ታሪቅ ሙጥለቀን ማገባት ሴት ፍችናት ወይም ከዚህ ያገባው ነው ፍችናት ያለውና ያንጠለጠለው ነገር በተንጠልጣይነት ይቆማል አሉ አቡ ሐኒፋ ናቸው ይሄን የሚሉት ማገባት ሴት ፍችናት ካለ ፍች የሚል ነገር አላችሁ ያው ቀጥሏል ካገባኋት ፍች ትሆን ቢያለው አገባት ፍች ትሆናለች ይላሉ ማስረጃ ግን ትንሽ ይርቃል ሶስተኛው ተፍሲል ዝርዝር በተና አድርጎ ማየት ነው እከሊትን ካለ ስሟን ጠቅሶ መዲና ከለ ብሎ ረህመት ብሎ ፋጡማ ብሎ ስሟን ጠቅሶ ማለት ነው ካገባኋት ፍች ትሆንብኝ ካለ ፍቹ ይወርቃል አሉ አንዳንዶቹ ወይን አም እንደው ማገባቸው ሴቶች አረ ዝም ብሎ ነከለ ነከለ ሳይል አመማ ጀነራል አድርጎ ጥቅል አድርጎ ተናገረ ማለት ነው ከልከል ሳይል ምን አለ ምሳሌ فقال كل امراه تزوجها فهي طالق አለ ማገባቸው ሁሉ ሴቶች ፍች ናቸው አለ ለም يقع شيء ይሄ ምንም ነገር አይወርቅም ይላሉ ይሄ ኢማሙ ማሊክ አቋም ነው ከሶስቱ የትኛውን ነው ሰድ መቼም ሶስቱን አንወስድም ሁለቱም አንወስድም አንዱን አቋም ነው ከሁሉም አብልጠን የምንወስደው ከማስረጃም አንፃር ከምንም አንፃር አሁን የዑለሞችን ሐሳብ ያስቀመጥ ነው እንጂ እውነት አንድ ነው መቼም ስለዚህ እውነት መስሎ የሚታየን ከማስረጃ አንፃር የትኛው መጀመሪያ የቀረ ነው ላ ጦላቀ فيما لا يملك ስለሆነ አደሙ ቆይ ጦላቅ ያላገባ ያላገባቸውን ሴቶች ሳገባቸው ፍች ናቸው የሚለው ነገር አይሰራም ነው ማስረጃ የቀረ ነው ሐዲስ ነው طيب يا بزلزلة بزلزلة مش بالأول على جهل لكنه قتلوا وعن عائشة رضي الله تعالى عنها عن النبي صلى الله عليه وسلم قال رفع القلم عن ثلاث عن النائم حتى يستيقظ وعن الصغير حتى يكبر وعن المجنون حتى يعقل أو يفيق رواه أحمد والأربع إلا الترمذي وصححه الحاكم طيب وعن عائشة رضي الله عنها عن النبي صلى الله عليه وسلم أنه قال رفع القلم عن ثلاثة عن ثلاثه عن النائم حتى يستيقظ وعن الصغير حتى يكبر وعن المجنون حتى يعقل أو يفيق رواه أحمد والأربعة إلا الترمذي وصححه الحاكم وأخرجه ابن حبان አይሻ ናቸው ስራቸውን አላህ ይወድላቸውና ከነብዩ አለይሂ ሰላቱ ወሰለም በመጥቀስ ምናሉ ቃል رفع القلم ብዕሩ ተነስቷል የትኛው ብዕር ሩፊያ ተነስቷል አልቀለሙ ሙዓረፍ ይባላል ነኪር አይደለም የሚታወቀው ብዕር ማለት ነው ለማይታወቅ ብዕር አይደለም አን ሰላሳ ከሶስት አይነት ሰዎች ላይ ወንጀል የሚጽፈው ወይም ስራ ቃላታቸውን እንደ ቃላት ይዞ የሚያሰፍረው ብዕር ተነስቷል ማለት አይጽፍባቸውም ወንጀል ማለት ነው ሶስት አይነት ሰዎች ቢናገሩ ምን ቢሉ እንደ ወንጀል አይመዘገብባቸውም ምን ما يلفظ من قول الا لديه رقيب عتيد ነው ነገር ግን እነሱ ሰዎች ግን ከዛ ያወጡ ናቸው ማለት ነው አንደኛው አንናኢሚ ከተኛ ሰው ተኝተን የምንሰራው ብዙ ነገር አለ የምንዘፈልፈው አንዳንድ እኮ ሲሰጅዱ ቢያድሩ ብዙ ነገር ያወራል እዛ ማከም ዘፈን ሊሆን ይችላል መንዙማ ሊሆን ይችላል ብዙ ነገር የሚለው ለለት እንግዲህ ሲያስብ የዋለውን ማለት ነው ስለዚህ ተኝቶ የተናገረው ነገር ምንም ከወንጀል አይጻፍበትም ቢሳደብ ምን ቢል እስከመቼ hatta ያሰቂዶ ከእንቅልፉ እስከሚነቃ وعن الصغير ህፃን hatta يكبر متى ቢያንስ አቅመ አዳም ማለት ነው አቅመ ሔዋን ማለት ነው አንዳንዶቹ ሙራሂቅ እስከሚደርስ 7 አመት በላይ ከሆነ ያው ይጻፋል የሚሉ አሉ ሌሎች የለም አቅመ አዳም ሲደርስ አቅመ አዳም የሚደርስበት ምልክቶች አሉ 15 አመት መምራት አንዱ ነው የብብት ጸጉር መታየት ሁለት ነው በህልሙ ከሴት ጋር የተገናኘ መምሰል ሶስት እንደዚህ ሴት ከሆነ ደግሞ ወር አበባ ማየት ወዘተ እሺ وعن الصغير حتى يكبر وعن المجنون كابدي ابدي ما يጻፍበትም ነው حتى يعقل አእምሮን እስከሚያቀማት አእምሮ ወደ ስራው ተመልሶ እስከሚያገናዝም ማለት حتى يعقل ማለት አው ይፊቀ ወይም እስከሚያንሰራራ አፋቀ ይፊቁ ማለት ተሻለው ይሻለዋል ማለት ነው አንሰራራ አንሰራራኮ ይባላል የአትክልት ውሃ ጠምቶት ወደ መድረቅ ይሄድና ደረቀ ይመስላል ውሃ ሲያጠጡት ቀና ቀና ማለት ይጀምራል አንሰራራ ማለት ተሻለው ማለት ነው አው ይፊቀ ማለት እስከሚያንሰራራ ወደ መሻል እስከሚመጣ ማለት ነው رواه احمد والاربعه الا الترمذي وصححه الحاكم واخرجه ابن حبان حديث صحيح هو بتقولوا رفع ማለት رفع رفع የዝቅታ ተቃራኒ ረፈ ነው ወይድ يرفع ابراهيم القواعد ካዕባን ሲሰሩ መሰረቱን ሲያዘርቁት ወይድ يرفع ابراهيم القواعد የካዕባን መሰረት ከፍ ባደረጉበት ጊዜ ሆኖን አስተውስ ሲል ረፈማ ወደ ላይ ማሳደግ ነው የኸፍድ ተቃራኒ ኸፍድ ደግሞ ወርታች ነው ከስራ ኸፍድ ይባላል ዶማ ረፈ ይባላል በሌላ አባባል طيب እነዚህ የተፈለገው ምንድነው ሩፊዓ ማለት ምንድነው የተፈለገው ሰውነቱን አረፈው في الاجسام حقيقه في الحركه ወንተ رفع رجله ከተባለ رفع الكلب رجله ليبول ውሻው ለመሽናት እግሩን አነሳ ስንል رفع رفع ልንል አሁን እዚህ ጋር ብዕሩ ተነሳ ማለትም ከወረቀቱ ላይ ከሚጽፍበት ነገር ላይ ከፍ ማስ ያደርገው ሲያነሳው አንሳው አንሳው እጅን ካለው ከሚጽፍበት ቦታ ላይ ረፋው ይባላል ከሶስ ነገር ተነስቷል ማለት ላ ተክሊፍ የነገር ስራው ተባ ይገደድ ምን ሰዎች ማለት ነው በግዳጅ እንዲሰራው አይደረግም ባለመስራቱም ደግሞ አይ ወንጀል አይጻፍበትም ማለት ነው ቀለም የሚለው بفتحتين ما يكتب به የሚጻፍበት ብዕር ማለት ነው አልቀለሙ الذي بيد الملائكه ማለት ነው የተፈለገው በመላእክት እጅ ሆኖ መላእክት እየተቆጣጠረ የሚጽፍበትን ብዕር ነው ብዕር የምንለው ምን ይመስላል ብዕሩ ካላችሁኝ ቢክ ነው የሚመስለው ወይስ ምን ካላችሁኝ والله اعلم አላህ ይወቀውኝ እናቀም ብቻ መላእክት እንደሚጽፍ ብዕር እንዳላቸው እናቃለን ብዕሩ ምን ይመስላል አናቀውም طيب ከዚህ ሐዲስ የምንወስደው ምን ነገር ምንድነው ካላችሁ አንድ ሰው በወንጀል ይጻፍበት የሰራውም ነገር ደግሞ ጥሩ ነው ተብሎ ሊመዘን የሚችለው ለስራው ብቁ ሲሆን ነው መጀመሪያ አህልያ ሲኖረው ነው አንድ ሰው ጾሙ ጾም ነው የምንለው ሙስሊም መሆን አለበት መጀመሪያ ለመጾም አህል መሆን አለበት ያላመነ ካፊር ጾም ያለው ቢለን ጾመኛ ነው ብለን ባበረጃን ግባ ይባላል አንልም አህል አልሆነምና እብድም የሚሰራቸው ሁሉ ጥሩም ሰራ መጥፎም ሰራ ያው ከጥሩም መዘገብ ነገር አይደለም ነው አንድ ሰው ማን ብቁነቱን ካጣ ያው እንደ ህፃን ልጅ የሚወሰደው እንደ ምን ነገር እንደማያውቅ በግዴታ ማይጻፍበትም የሰራውም ደግሞ እንደ ትልቅ ቁም ነገር የሚቆጠር አይሆንም ነው አላህ Subhanahu Wa Ta'ala ወላኪን ያአخذኩም ቢማ ከሰበት ቁሉብኩም والله غفور رحيم ነው አስበን በምንሰራው ነገር እንጂ በማናስ አስበን በማንሰራው ነገር ከአቅማችን ከቁጥጥራችን ውጭ በሆነ ነገር አላህ አይዛችሁም ብሎ ነው ስለዚህ እብድም እብድ ነው ያው ግልጽ ነው ህፃንም ህፃን ነው ህፃን እሳት ቢሰጥ እሳቱን ይጨብጠዋል የተኛም ሰው እንደዛው ነው ያስጨበቀውን ይጨብጣል ብትገፈትረው ምንም የሚያውቀው ነገር የለም ቢናገር ቢለፈልፍም ሊያዝ አይገባም طيبنا من ذلك الطلاق ለምን እንደው እዚህ ጋር ይሄን ሐዲስ ያመጣው ሲነገሩኝ ይሄ ሐዲስ ባቡ ጦላቅ ላይ ነው ያመጣው ባቡ ጦላቅ ላይ ያመጣውና ከሶስት ሰዎች ብሩ ተነስቷል የተኛ ሰው አያዝበትም ህፃን ልጅም እንደዛው እብድም እንደዛው ነው አለ ምን ማለት ነው ከፍች ጋር ምን አገናኘው አዎ ጥሩ ብላችኋል ተኝቶ በህልሙ ማን ነው በቅዠት ላይ ያለ ሚስቴን ከሪትን ፈትቻታለሁ ቢል ወላይ ፈተኛ ሰምቻለሁ ብላ መያዝ የለባትም በቁም ነገር እንዳደነግጡ ነው አባሽካቸው ተተኛ ባል ሌሊት ፈታሽ ቢል አለቀልም ብላሽ እንዳደነግጡ የሚያስደነግጥ አይደለም ነው አንድ ህፃንም የሚናገራቸው ነገሮች እንደዛው ነው ማለት ነው ህፃን እንኳን ወንድ ልጅ ንካ 20 በመሰረቱ ትልቅ ሰው ሲሆን የሚያስረው ብቁ ሲሆን ነው ሴት ልጅ ከሆነች ግን አባቷ ላስርላት ይችላል ንካ እብድም እንደዚህ ቢለፈልፍና ቢናገር ቆርጣለሁ ምንላለሁ አንተ አባክ ምናምን ብዙ ይናገራል ከምንም አይወሰድም በወንጀልም አይጻፍበትም hatta ፈጣሩ ቢሳደብ ምንም ነገር የሚያዝ ነገር የለም ብሩ ተነስተዋል ነው ብዙ የሚናገሩ አሉ አይደለ واما الطلاق فإن الصبي المميز يعلم أن زوجته تبين منه وتحرم عليه إذا طلق فطلاقه معتبر نافذ لأنه صدر من عاقل فوقع طلاقه كطلاق فهو طلاقه كطلاق البالغ فهو ذو أهلية فيه አዎ ቅድሚያ ኳች ነገር ነው ከሰባት አመት በላይ ያለ ልጅ እንትን አለው የማገናዘብ አቅም ያላቸው ብዙዎች አሉ እንደዋቂ የሚያስቡ ሰዎች ልጆች አሉ ልክ ሚስ ኒካ በዛን ሰዓት ላይ ኒካ ሰር ቢባልና ቢያስ ችግር የለውም የአስራት ኒካ ሚስ ደግሞ ፈታዎች ካለም እንደ ፍች ሊወሰድ ይችላል አዋቂ ሙመይዝ ከሆነ አጥፊና ልሚን ጠቃሚና ጎጅን ያወቀ ከሆነ ነው ሊወርቅ ይችላል ፍቹ እንደሚወርቅ እያወቀ ከሆነ እንደሚወርቅ ያላወቀ ዝም ብሎ አካሉም ሐሳቡም ጥሩ የሆነ ልጅ አለ አይደል ወይም ከሰባት ዓመት የሆነ እሱ ያው የሚናገራቸው ነገሮች ከምን ማይጻፉም አታፍችም ቢሆን ይያለ ነው በጥቅል ሶስት ነገሮች የትም ቦታ ሄደ ይሰራሉ ሐታ የተቆጣ ሰው ፍቹ አይወልቅም የምንለው ፍቹ ማነው ቁጣው ልክ እንደቀወሰው ሰው የሚያቀውሰው ከሆነ ነው ማንነቱን ከሳተ ነው እንጂ ጭቅጭቅና ክርክር ላይ ሆኖ በሸቀኝና ፈተዋት እንደዛ አርኳል ግን ፍቻ አልነበረም የሚሉ ሰዎች አሉላ እያወቀው ፈተኛ ተሰያይ ከሆነ እንደምትፈታ ያወቀው የፈታት ማለት ነው ቁጣ ማለት እንደ ፈታይ ማለት ሁሉ ረሶት የሚናገረው ነገር የማያቅ ደረጃ ሲደርስ ነው طيب ان شاء الله እዚሁ እናቁም መሰለኝ የፍች ጉዳይ አልቋል እንግዲህ ተቆጥቶም ፈታ ረስቶም ፈታ እየቀለደም ፈታ ፍች መቼም የሚበረታታም አይደለም እንወደድም አይደለም በብዙ ምክንያት ፍች ይመጣል ከፈታ በኋላ ትንሽ ግን ቆይቶ ባል ያስባል ሲያስብ ሚስት መመለስ አለብኝ ይላል መታረቅ አለብኝ ይላል መፍትሄ መፈለግ አለብኝ እንጂ ለፍች መብቃት የለብንም ልጆቻችን እንደባከኑብን ነው ብሎ እንግዲህ ያንሰራራል ያን ጊዜ ማድረግ ያለበት ምንድነው ረጃ የሚባል ነገር አለ ባቡ ረጃቲ የነገ ሰው ይበለን وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله